بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم قال ابن كثير رحمه الله تعالى قال ابن كثير رحمه الله تعالى الخالق لهذه الأشياء هو المستحق للعبادة له هو المستحق للعبادة ባለፈው ያየናቸው አላህ ስብሓን ተዓላ ሰማይና ምድርን እንደዚሁም ሌሊትና ቀን ያደረገው ለኛ ተአምር መሆኑን እና እንዲሁም ከአላህ ስብሐ ተዓላ ተአምር ናቸው። የአላህ ስብሐ ተዓላ ፍጥረቶች ናቸው። ይሄን አይቶ ሰው ደግሞ ያስተነትን ዘንዳ ጌታውን ያውቅ ዘንዳ ይመራዋል ተብሎ ነው። ቃል እብን ከሲር ረሒመሁ ላሁ ተዓላ እብን ከሲር የእብን ተሚያ ተማሪ ናቸው። ደረሰው እብን ከሲር ሲናገሩ ምናሉ አልኻሊቁ አልኻሊቁ የፈጠረ ማለት ነው አልኻሊቁ ፈጣሪ የሆነ لهذه الأشياء እነዚህ ነገሮች هو المستحق السكو يتقبونه للعبادة للملك لاملكه الخالق فتر على يفتره لهذه الأشياء لأنزي نقرت يفتره هو المستحق السكو يقبوال للعبادة لاملكه يتقبونه ከዚህ በፊት የጠቀስናቸው ነገሮች በሙሉ አሉ። አላህ ስብሐነ ወተዓላ ሰማይና ምድርን እንደዚሁ ፈጠረ። ሌሊትና ቀን ሰባት ሰማይ ሰባት ምድር ይላለሽ። እነዚህን ሁሉ የፈጠረው ታዲያ ምንድነው ይገባዋል። ለምን? ለዒባዳ አላህ ስብሐነ ወተዓላ ይህን ሁሉ ነገር ፈጥሮ ይህን ሁሉ ነገር አድርጎ ዒባዳ ካልተገባው ታዲያ ምንድን ነው ይሄ? አላህ ስብሐነ ወተዓላ ይህን ሁሉ ነገር አድርጓል። ስለዚህ ዒባዳ ይገባዋል። የፈጠረንም ደግሞ ልናመልከው ነው ከዚህ በፊት እንደተጠቀሰው ወማ ኸለቅቱ ልጅና ወልኢንሳ ኢላ ሊያዕቡዱን የሰው ልጅና ጅን የተፈጠሩት ጋኔን አላህን ለማምለክ ነው ከዛ በኋላ ያለው ነገር በሙሉ ትርፍ ነው ሰውም ደግሞ ሊረዳ ተብሎ ብዙ አላህ Subhanahu Wa ተአምር አሳይቶታል ካፈጣጠሩ ጀምሮ ከልጅነቱ ጀምሮ ወይም ደግሞ ገና ሳይወለድ ጀምሮ ያለውን ነገር በሙሉ አላህ አሳይቶታል አላህ ጌታ እንዳለ እንዲያውቅ ማለት ነው وأنواع العبادة عبادة كفلوتش وأنواع العبادة عبادة كفلوتش التي ياتي أمر الله بها الله يزدزبات عبادة كفلوش بزناتشو مثل على لكن على الإسلام عند سلمنا والإيمان عند إيمان والإحسان عندهم إحسان ما سمر ملكا مسرات ኢሕሳን ማለት ማሳመር ነው ቃሉ ዒባዳን አሳምሮ መስራት ማለት ነው ኢሕሳን የኸይር ስራዎች ትልቅ ደረጃ ነው አንድ ሰው አሁን ዙህርን ሰገደ አራት ረካ ኢሕሳን አረገ የሚባለው ደግሞ ምን ሲሆን ነው አራት ረካ በደንብ አሳምሮ በትክክል ሱናውን ጠብቆ በኹሹዕ በኸሻ ሲሰግድ ኢህሳን ይባላል ስለዚህ ኢሕሳን ማለት የትልቅ የስራ ትልቅ ደረጃ ነው እንደዚሁም አላህ ስብሓን ተዓላን እንደሚያይህ አድርገህ ማምልክ በኋላ ላይ ይመጣል ኢንሻአላህ ومنه الدعاء إلى كسوس تكوك أحسان استرق معلاء من دعاء وأنه تكفل كسوس تناتي تكساج أنواع العبادة يا عبادة كفلج التي أمر الله بها يا شاء الله هذا الزبات الإسلام على إسلام النال إيمان الله لك والإيمان والإحسان ملكان هنصر ومنه الدعاء كسوس تكو دعاء الله دعاء الله سبحانه وتعالى من من አሶላ የዱዓ ሶላት መስገድም ዱዓ ነው። አላህን ድረስልኝ ማለት ይሁን እገዛ መለመን እነዚህ ሁሉ ዱዓ ናቸው። ሶላትም ቢሆን ዱዓ ነው። ወሚንሁ ዱዓ አለ ወልኸውፉ ፍራቻ። እዚህ ላይ በደንብ መከታተል አለብን ኢንሻአላህ ልዩነታቸው እንድናውቃቸው። ወልኸውፉ ፍራቻ፣ ወረጃ ክጃሎት፣ ወተወኩል መመካት መተማመን በአላህ ስብሐነ ወተዓላ والرغبة مكجل يا الله سبحانه وتعالى إذنك يهنيو رغبة يا لو كالله سبحانه وتعالى جنة وين رحمة يا الله نزنة مكجل له رجع يميله كل ما نتكجل له ينجل رجاء الله ملمن مكجلنا يهن يوقن يا الله نزنت والرهبة الله المسرات كتاتن يا الله نقطع مفرات والخشوع መተናነስ ወልኹሹዕ መተናነስ ወልኽሽያ ፍራቻ ሁለት አንድ አይነት መጣ ሁና ኸሽያና ኸውፍ ሁለት ልዩነታቸው ምንድን ነው አልኸውፉ ኸውፍ ምንድን ነው ሰው ልጅ ያለው ለሁሉም ነገር ፍራቻ እንስሳ የሚያስፈራ ነገር እንፈራለን እባብ ይፈራል ሰው አንበሳ ይፈራል ኸውፍ ነው የሚባለው ኸሽያ ግን አይባልም አክሻ አይባልም። ሌላን ፍጥረትም አክሻ አይባልም። አረብኛ በኢስላም አክሻ የሚባለው አኸስ ነው። ከምን ከኸውፍ ከኸውፍ የበለጠ ፍራቻ ነው። ውስጣዊ ፍራቻ የትም ብትሆን የምትፈራው ቤት ቁጭ ብለህ ተጠብቀህ ምንም ቢኖር ሁሌ የሚፈራ ፍራቻ ኸሻ ይባላል። ስለዚህ ኸውፍ የሚለው ያስፈሪ ነገር ሰው የሚፈራው ፍራቻ ሊሆን ይችላል። ከሻ የሚለው ግን ለአላህ ስብሐነ ብቻ ነው። ስለዚህ ኸሻ የሚለው አኸስ ነው ሚነል ኸውፍ ኢናባ መመለስ ወደ አላህ ኢናባ መመለስ እስቲዓና መታገዝ እስቲጋሳ መረዳት استعاذة بالتبك تكثرون استغاثة استغاثة مردت والذبح مرد والنذور سلت وغير ذلك كذه موت من أنواع العبادة من أنواع العبادة كعبادة كفلج التي ياتي أمر الله بها الله يزبات كلها لله لا من الله نك عندي እንደግማቸዋል ኢንሻአላህ ስለሚያስቸግሩ እነዚህ وأنواع العبادة العبادة كفلج التي أمر الله بها الله يزبات مثل الإسلام عند إسلامنا إسلامنا كلن كفافلنا نوال إن شاء الله والإيمان إيمان من دزيهم ኢስላም የሚተገበሩት ናቸው። ኢማን ደግሞ በልብ የሚቀሩ እምነቶች ናቸው። ወልኢሕሳኑ ኢሕሳን መልካም ስራ ወይም ማሳመር አላህ እንደሚያይ አድርጎ ማምለክ ሶስቱም ወሚንሁ ዱዓ ከሱ ውጭ እኮ አዱዓኡ አላህን መለመን ዱዓ ማለት ሰላት ነው አላህ መለመን ነው ወልኸውፉ ፍራቻ ልዩነታቸውን እያወቅናቸው ወልኸውፉ ፍራቻ ወረጃኡ ክጃሎት ወተወኩል መመካት በአላህ መተማመን ወረግበቱ መከጀል የአላህ ስብሓነ ወተዓላን እዝነት መፈለግ ጀነትን መውደድ አላህ እንዲያዝልን እንዲወደን መከጀል ማለት ነው። ወረህበቱ መፍራት የአላህን ቅጣት ቁጣ መፍራት እሳትን መፍራት እነዚህ ሁለቱ ረግባና ረህባ የሚለው ቀጥታ የተሳሰሩት ከጀሃነምና ከጀነት ጋር እንደዚሁ ከአላህ ቁጣና ውዴታ ጋር ናቸው። ወልኹሹዕ መተናነስ ኹሹዕ መተናነስ ወልኸሽያ መፍራት ይህኛው ግን አኸስ ነው ከኸውፍ ጋር የተለያየ ነው ሁለቱም ፍራቻ ናቸው ግን ምንድነው ልዩነታቸው ይሄኛው ፍራቻ ኸውፍ የሚለውን ለማንም ነገር ልንጠቀመው እንችላለን ፈራሁን ብሎ እባብን ፈራሁኝ ሊል ይችላል ኸሻ የሚለውን ግን ለእንስሳ ወይ ለሰው ሊጠቀመው አይቻልም እኛ ኸውፍን ለሌላ ሊገባው ይችላል ለምሳሌ ክጃለት እንዳልነው ከሰው ምን ከጅ ለምን ፈልገዋል ጀነት ከሰው ይከጅላል አይከጀልም፣ ሰው ሊሰጥ አይችልም። እንደዛ ይሄ ኸሻ የሚለውን ለአላህ ብቻ የሚገባው ፍራቻ ነው። እሺ ወልኢናበቱ ከዛም በኋላ መመለስ ወደ አላህ። ኢናባና ተውበት ተመሳሳይ ነው። ተውበትና ኢናባ ተመሳሳይ ነው። ወልስቲዓነቱ መታገዝ፣ ወልስቲዓዘቱ መጠበቅ። ይህን በምንለየው አለ። እስቲዓዛ ማለት አዑዙ ቢላህ ከሚለው የመጣ ነው። ተዓውድ ማለት ነው መጠበቅ አዑዝ ቢላሂ ሚነ ሸይጣን ረጂም ይባላል በአላህ እጠበቃለሁ እስቲዓዛ ያለው እስቲዓና መታገዝ ነው እያከ ነዕቡዱ ወኢያከ ነስተዒን አንተን ብቻ እናመልካለን በአንተም ደግሞ እንታገዛለን አለ አላህ በሉ ወልስቲጋሰቱ እርዳታ መጠየቅ ወይም መረዳት ወዘብሑ ማረድ ወኑዙር ስለት መግባት አላህ ወይ ይሄን ነገር ከተሳካልኝ ይሄንን አደርጋለሁ نذر أتك أو يتودى لا يدلم أو أدرب تبلو من مكرا يدلم جن سو لا الله ننجم يتجبه ولا ليلة هذا الرجل شركنا وغير ذلك كذي وتم من أنواع العبادة كعبادة كفلوج وغير ذلك كذي من أنواع العبادة كعبادة كفلوج التي ياتي أمر الله بها ياتي الله سبحانه وتعالى يزذبات ሁሉሃ ሊላህ ሁሏም ለአላህ ናት ወገይሩ ዛሊክ ከዚህ ውጭ እነዚህ የተጠቀሱት አሉ ያልጠቀስናቸውም አሉ ሱጁድ ማድረግ ተጠቅሷል አልተጠቀሰም ያው ሶላት ላይ ይሄ ዱዓ ላይ ካልተካተተ ማለት ነው ሌሎችም ብዙ ያልተጠቀሱ ኢባዳዎች አሉ ከነዚህ የተጠቀሱትም ይሁን ከዚህ ውጭ ያሉትም ምን አንዋዕ ኢባዳ ክፍሎች አለቲ አመረ አላሁ አላህ ያዘዘባት ኩሉሃ ሊላህ ሁሏም ለማናት ለአላህ ናት والدليل قوله تعالى يا الله سبحانه وتعالى نذكر وأن المساجد يملك بوته لله لا الله نو فلا تدعوا أتتاروا مع الله كالله قال أحدا أندج الله من على وأن المساجد يملك بوته كل ما نو يا الله سبحانه وتعالى نو مريت أتك على يمان نو يا الله نو سلزي هذا فلا تدربوا تدعوا مع الله كالله جرى تتارو أحد عندك من بيون عندنا عندنا مسوي هنا تتارو كالله وجه عندنا مأكل كذا منالو الشيخ عبد الوهاب مؤلفه فمن صرف يد الرجاء سواء عندك من بتهون منها كلمة زيوست شيئا على عندك من بتهون لغير الله كالله وجه فهو مشرك كافر بس من دونه مشرك نو يجرى عندهم كافر نوعه ፈመን ሰረፈ ሚንሃ ከነዚህ ውስጥ ያደረገ ሰው አለ ከነዚህ ከተጠቀሱት ሸይአን አንዳችም ለገይሪላሂ ሸይአን ለገይሪላሂ ከአላህ ስብሓነሁ ወተዓላ ውጭ አንዳችም ቢሆን ያደረገ ሰው ፈሁወ ሙሽሪኩን ካፊር እሱ ምንድነው ሙሽሪክና ካፊር ነው ይላል እዚህ ላይ የምንፈልገው አንድ ነገር አለ የምናየው አሁን እያወራን ያለነው የሰራን ሰው ነው አጠቃላይ ስናየው ሙሽሪክ ነው ካፊር ነው የተባለው ማን ነው እነዚህ ነገሮች የሰራ ሰው ስራው የሽርክ ነው የኩፍር ነው። በነጠላ ግን በሸሪዓ ማስከፈር ይቻላል ወይንስ አይቻልም? አይቻልም። በነጠላ አንድ ሰው እስቲዓዛ አደረገ ካፊር ነህ፣ እስቲዓዛ አደረገ ካፊር ነው ገሌ ማለት ይቻላል? ይህ አይቻልም። ይሄ የዑለሞች ቦታ ነው። ዝም ብሎ ተራ ሰው እንደኛ ጃህል ዝም ብሎ በቃ አየሁኝና አስከፍራለሁ ማለት የለበትም። ለምንድን ነው? በሸሪዓ ዑድር በጃህል አለ አለማወቅ ተክፊሮች ሰው ዝም ብለው የሚያስከፍሩት እኛን ጭምር ሁሉንም ሰው ካፊር የሚሉ አሉ። እነሱ የሼክ ፎዛንን ማስረጃ ነበር የሚያመጡት። የሼክ ፎዛንን ማስረጃ ያመጡ ነበረ። ምን ይላሉ? ሼክ ፎዛን ዑድር በጃህል አይሰጡም ያስከፍራሉ ይላሉ። አዎ ዑድር በጃህል የማይሰጥበት ቦታ አለ። ከእሳቸው ንግግር የተያዘ የሚሰጥበትም አለ። እሳቸው ሲጠየቁ አሁን ገሌ ካፊር ነው እንደዚህ ማለት ይቻላል ወይ ሲባሉ هذا موضوع خطير ይሄ ርዕስ በጣም ከባድ አደገኛ ርዕስ ነው። ማንም ሰው ዝም ብሎ ጃሂል ገብቶ ካፊር ነው ምንድነው ሊል አይችልም። እሳቸው ራሱ ያሉት ነው። ማንም ጃሂል ሰው ዝም ብሎ ገሌ ካፊር ነው ገሌ እንትን ነው ሊል አይችልም። ይሄ የኛ ርዕስ አይደለም። እኛ ያለብን ግዴታችን ተብይን ነው፣ በያን ነው። ግልጽ አድርጎ ሰውን ማስረዳት። ከዛ በኋላ ሂዳያ ከአላህ ነው። እኛም ደግሞ አላህ ስብሐነ ወተዓላ ወላ ትስአሉነ አን አስሐቢ ሰዒር የእሳት ስለእሳት ሰዎች እኛን ጠይቅ እገሌ ካፊር ነበር ሙስሊም ነው ተብሎ የሰው ልጅ አይጠየቅም። ለማስጠንቀቅ ከሆነ ግዴታችን ነው። ሰውየው እንደዚህ ነው ወይ ሙብተዲዕ ነው ወይ ምንድነው ሽርክ ይሰራል፣ እናስጠነቅቃለን። ከዛ ውጭ ግን አየንና አንድ ነገርን ማስከፈር የኛ ርዕስ አይደለም። ለምን አድር በጀህር አለ። ሰውየው አላወቀም፣ ማወቅ አለበት። ለማወቅ ደግሞ የሚያስረዳው ሰው የሚያውቅ ሰው መሆን አለበት። የሚያውቅ ሰው አሊም ያስረዳዋል። ከዛ በኋላ ማስከፈርም ሆነ ስለ ሰውየው ፈቷ መስጠት የአሊሞች ቦታ ነው። እኛ ሐቁን አውቀን ከዛ በኋላ መጠንቀቅ ነው ያለብን ማለት ነው። እሺ አንዋዑ ልዕባዳ ብሎ ጠቅሳቸዋል። እስልምና አለ፣ ኢማን አለ፣ ኢሕሳን፣ መልካም ዱዓ ማድረግ፣ መፍራት አላህ ስብሓነ ወተዓላ፣ ተወኩል ማድረግ፣ መከጀል አለ፣ ጀነትን መፈለግ፣ ጀሃነምን መፍራት፣ ጀነትን መፈለግ፣ ጀሃነምን መፍራት፣ መተናነስ ለአላህ ስብሓነ ወተዓላ ብቻ ወደ አላህ መመለስ እነዚህ ሁሉ እስቲዓና እስቲጋሳ እስቲዓዛ ያለው ሁሉ መጠበቅ መታገዝ መረዳት ማረድ ስለት መግባት እነዚህ ሁሉ ለአላህ ናቸው ከአላህ ውጭ ያደረገ ካፊር አዑዙ ቢላህ በሚለው ባለፈው እንዳልነው አዑዙ ቢነቢይ ቢል ይሄ ሽርክ ነው ኩፍር ነው እስቲጋሳ ሲጠይቅ እርዳታ ሲለምን ከአላህ ውጭ ያለን አካል እርዳታ ከለመነ ሽርክ ነው ሲያርድ ከአላህ ውጭ ላለ አካል ካረደ ስለት ሲገባም ለገሌ ብሎ ስለት ቢገባ እገሌ ሆይ እንዲህ ከሆነልኝ እንዲህ አደርግልሃለሁኝ ብሎ ለሱ ከተሳለ አይቻልም። ኸይር ለማድረግ ይቻላል። ለምሳሌ ስለቱን አላህ ነው የሚፈጽመው ለሰው ነው። ለምሳሌ አላህ እንዲህ ካደረገልኝ ለገሌ ሼህ ይህን ያህል ብር እሰጣቸዋለሁ ብሎ ቢሳል ስለቱ ለማን ነው የተሳለው? ለአላህ ነው። ስራው ዒባዳ ነው፣ መስጠት ሰደቃ ነው። ስለዚህ ስለቱ ለአላህ ነው የተባለው የሚገባው ቃል ለአላህ ነው ለማለት እንጂ አላህን የሰው ልጅ ጥቅሙን አግኝቶ ሊጠቅመው አይችልም። ጉዳቱንም አግኝቶ ሊጎዳው <clears throat> አይችልም ማለት ነው። ነዝር እሺ ነዝር የሚለውን አላህ ስብሓነ ወተዓላ ዩፉነ ቢነዝሪ ወየኻፉነ የውመን ካነ ሸሩሁ ሙስተጢራ ብሏል። ስለታቸውን የሚሞሉ ናቸው፣ እንደዚሁም ያንን ቀን ይፈራሉ፣ ክፋቱ አዳራሽ የሆነን ይላል። ስለዚህ ነድር ሐራም ነው ብሎ መናገር ግልጽ ተሕሪም የለውም ሐራም አይልም የታዘዘም ደግሞ የለም አላህ Subhanahu Ta'ala ስለት ከሞሉ ከገቡ ይሞሉታል ያለው ስለት የገባ ሰው መሙላት ዋጅብ ነው ካልሞላ ይጠየቅበታል ለምን አንድ ስለት ገብቷል ግን ስለት መግባት ጥሩ አይደለም የተጠላ ነው አንደኛ ምንድነው ዒባዳውን ንግዳዊ ያደርገዋል አላህ እንዲህ ካረክልኝ እንዲህ ያደርግልሃለሁ ማለቱ ይሄ ኸይር የለውም ዝም ብሎ የቻለው እንደውም ብዙ ነገር ሰው ሲመኝ ኸይር ነገር ምንድነው ማድረግ ያለበት ዒባዳ ማብዛት ኢባዳ በጣም እያበዛ ሲመጣ ምን ይሆናል? አላህ ስብሐነ ወተዓላ ይቀበለዋል ዱዓውን። አንደኛ፣ ሁለተኛ ደግሞ ስለቱን ላይሞላውም ይችላል። ደግሞ ካልሞላው ደግሞ ወንጀለኛ ነው። ሶስተኛ ደግሞ ስለት በመግባቱ አይሳካለትም። ስለት መግባቱ አለመግባቱ ከመሳካቱ ጋር ግንኙነት የለውም። የሚያሳካላት ሰውየው ሰውየው ሊያሳካለት እንጂ አላህ Subhanahu Ta'ala በሚያደርገው ዱዓ ልመና ያለው ወደ አላህ መቅረብ ነው እንጂ ነድር በራሱ ዱዓውን ሊያሳካለት አይችልም። ስለዚህ ጥቅም የለውም ማድረጉ። ስለዚህ አይመከርም፣ ግን ሐራም ነው አይባልም። ሐራም የሚል ግልጽ ስለሌለ ብዙ ዑለማዎች ወደዛም የሚሄዳሉ። የተጠላ ነው አታድርጉ ብለው ያዛሉ። እሺ ወደሊሉ ቀውለሁ ተዓላ የአላህ ስብሓነሁ ወተዓላ ማስረጃ ንግግራለን ወመን የድዑ ማዓ አላሂ ወመን የድዑ ማዓ አላሂ ከአላህ ስብሓነሁ ወተዓላ ውጭ የሚጠራ ኢላሃን አኸረ ኢላሃን አኸረ ጌታን አድርጎ አኸረ ሌላን ሌላን ጌታ አድርጎ የሚጠራ ሰው ላ ቡርሃነ ለሁ ለሱ ማስረጃ የለውም ላ ቡርሃነ ለሁ ለሁ ለሱ ማስረጃ የለውም ብሂ በሱ ላይ በሚሰራው ነገር ላይ በሚጣራው ነገር ላይ ለሱ ማስረጃ የለውም አለ ፈኢነማ ሒሳቡሁ ሒሳቡ እኮ የሚደረገው ማን ጋር ነው ዕንደ ረቢሂ በጌታው ዘንድ ነው ሂሳቡ ያለው የውመል ቂያማ ሲቆም ሂሳብ የሚያደርገው ከማንም ከአላህ ጋር ነው ከማንም ጋር አይደለም እነሁ እሱ እኮ ላ ዩፍሊሑ ልካፊሩነ እሱ ነፃ አወጣቸውም ካፊሮችን ይቀጣቸዋል ማለት ነው ወመን የድዑ ማ አላህ ኢላህን አኸር የሚጠራ ሰው مع الله ከአላህ ጋር ከአላህ ውጭ ካለ እሺ ከአላህ ውጭ ነው مع الله አለ እዚህ ላይ አሁን ከአላህ ጋር አለ አላህን እና ሌላን ነገር አብረው የሚጠራ ያለ አላህ ስብሐነ ወተዓላ ከአላህ ውጭ ሌላን ጌታ የሚይዝ የሚላለ ቁርአን ላይ እንደዚሁም ከአላህ ጋር የሚላለ ስለዚህ አንድ ሰው ከአላህ ውጭ አንድን አካል አብሮ ቢይዝ አብሮ ወይ ደግሞ ሌላኛው ከአላህ ውጭ የሆነን አካል ብቻውን ቢይዝ አላህን ቢተው አንድ ናቸው በሸሪዓው የሚታዩት إلها آخر ሌላን ጌታ አድርጎ ቢይዝ እኮ لا برهان له ለሱ ማስረጃ የለውም ብሂ በሱ በሚሰራው ላይ ፈኢነማ ሒሳብሁ ሒሳብ የሚደረገው እኮ የሚታሰበው ዒንደ ረቢህ በጌታው ዘንድ ነው إنه السكو الله سبحانه وتعالى لا يفلح الكافرون كافرون نسعى أتون إلى الله سبحانه وتعالى ذلك فتلو وفي الحديث بحديث لأمن قال الدعاء مخ العبادة دعاء مخ العبادة مالت مكني مالك ما هلو مكني نو يلال أي حديث حديث صحيح هيدا دعاء صحيح አይደለም ሰሒሕ ሰላም አለይኩም ወረሕመቱላህ ተቋርጦ ስለነበር <coughs> ነው አጠቃላይ ايش الدعاء مخ العباده ላይ ነው ያቆመው ዱዓ ማለት የዒባዳ ሁሉ الدعاء مخ العبادة دعاء ማለት የዒባዳ ሁሉ ምንድነው አስኳል መቅኒ ነው ይላል እሺ ሙኽ ማለት መቅኒ ማለት ነው የዒባዳ ሁሉ መቅኒ ነው የሚለው ሐዲስ ሰህ አይደለም ሐዲሱ ምንድነው ሁወ ነው የሚለው ሙኽ ሳይሆን ሁወ ነው የሚለው ዱዓ እሱ ዒባዳ ነው ሁወ ልዒባዳ ማለት ዱዓ ራሱ ምንድነው ዒባዳ ነው አምልኮ ነው እንጂ መቅኒ የሚል ሐዲስ የለም ይላል ዱዓ ማድረግ አላህ ስብሓን ወተዓላ መለመን አጅር አለው ዱዓ ማድረግ በራሱ አጅር ያስገኛል ለምን ዒባዳ ስለሆነ የሚፈልገውን ዱዓ ሲያደርግ አንድ ሰው የሚፈልገውን ነገር ያገኛል ከዛም በኋላ ደግሞ አጅር ያገኛል ማለት ነው ሁለቱንም ነው ስለዚህ ዱዓ ትልቅ ነገር አለው እኛ እቺ ሐዲሷ ضعيف ናት ግን ማዕናው ትክክል ነው እሺ ትልቅ ዒባዳ ነው ማለት ነው هو العبادة በሚለው እንሄዳለን እዚህ ላይ ያለው ወመን የድዑ مع الله إلها آخر لا برهان له به ፈኢነማ ሒሳቡሁ ዕንደ ረቢ ሂሳብ የሚደረገው ከአላህ ጋር ነው። ከአላህ ውጭ የሚጠራ ሰው ማስረጃ የለውም አለ። የውመል ቂያማ ይላል አይደለ? አላህ ሱብሓነሁ ወተዓላ ቁርአን ላይ ሲናገር እናንተ እንደምትሉት አለ ሙሽሪኮች እንደሚሉት ሁሉ ብዙ ጌታ ቢኖር እኮ አለ ኢዘን ለዘሀበ ኩሉ ኢላህን ቢማ ኸለቅ ሁሉም ጌታ በፈጠረው ይሄድ ነበረ። ሁሉም ጌታ የፈጠረውን ይዞ ይሄዳል። እሱም እኔ የፈጠርኳቸው እኒ ናቸው ብሎ ይወስዳል። ያም ደግሞ እነዚህ የፈጠርኳቸውን እነዚህ ናቸው ብሎ ይወስድ ነበረ አንድ ፈጣሪ በመሆኑ ነው እንጂ ይላቸዋል አላህ እንደዚሁም ከፊሉ በከፊሉ ላይ የበላይ ይሆን ነበር ከፊሉ በከፊሉ ላይ ግማሹ የተፈጠሩት እዚህ ዱንያ ላይ ሲታዩ የበለጡ ግማሹ ደግሞ የበታች ኢላህም ጌቶቹም ደግሞ ፉክክር ይኖራቸው ነበር አንዱ ጌታ የበታች አንዱ ጌታ የበላይ ሱብሃን አላህ የጠራው ጌታ ግን የፈጠረው ሁሉንም እሱ ብቻ በመሆኑ ጌታም ደግሞ ብቸኛ የሚመለክ ሐቅ እሱ ብቻ በመሆኑ ይሄ ነገር አይታይም። ቢሆን ኖሮማ ይኸው ልዩነቱን ታዩት ነበር ይላል አላህ። ወደሊሉ ቀውሉሁ ተዓላ የአላህ ስብሓነሁ ወተዓላ ማስረጃው ወቃለ ረቡኩም ጌታችሁ አለ ይላል። ወቃለ ረቡኩም ጌታችሁ አለ ኡድዑኒ ለምኑኝ። ወቃለ ረቡኩም ኡድዑኒ ጌታችሁ አለ እኮ ለምኑኝ፣ አስተጅብ ለኩም እመልስላችኋለሁ። ኢነ ለዚነ እነዚያ የስተክቢሩነ የሚኩራሩ የሆኑት ወይ ኩራት የሚይዛቸው አን ዒባደቲ እኔም በማምለክ ላይ በመለመን አላህ ስብሐነሁ ወተዓላ ላይ ኩራት የሚይዛቸው ሰው ሰየድኹሉነ ጀሃነመ ዳኺሪን ጀሃነም ይገባሉ እኮ ዳኺሪን ተዋርደው ይላል። አላህ ስብሐነሁ ወተዓላ ዱዓ ሲባል በእርግጥ ትልቅ ርዕስ ነው። ይሄ ብዙ ሰው የሚጠይቀው ጥያቄ አለ። በተደጋጋሚ ዱዓ አደርጋለሁ፣ አላህ አልተቀበለኝም። ዱዓ ተቀባይነት እንዲኖረው ምን ማድረግ አለብኝ? የሚሉ ብዙ ጥያቄዎች አሉ። አብዛኛዎች የሚጠይቁት ግን አላህ Subhanahu Ta'ala ዱዓቸውንም ተቀብሏቸው መቀበሉን ስለማያውቁት ነው። አላህ ምን አለ? ወቃለ ረቡኩም ኡድዑኒ ጌታችሁ እኮ ጠይቁኝ አለ። አስተጅብ ለኩም እመልስላችኋለሁ። እነለዚነ እነለዚነ እነዚያ የስተክቢሩነ የሚኩራሩት አን ዒባደቲ እኔም በማምለክ ላይ ሰይድኹሉነ ጀሃነመ ዳኺሪን ጀሃነም ተዋርደው ይገባሉ እነዚህ ማናቸው ሙሽሪኮች ናቸው አላህን ለምኑ ተብለው ተጠይቀው ግን ምን አለ አን ዒባደቲ አለ እኔም በመለመን ላይ እኔም በማምለክ ላይ ኩራት ይይዛቸዋል አለ ታዲያ ማንን ነው የሚያመልኩት ሰውን የተፈጠረን ነገር መላእኮችን ያመልካሉ አለ እነዚህ ሰዎች ታዲያ አላህ ስብሐነ ተዓላ ምን አለ አላህ ስብሐነ ተዓላ ስለእነዚህ ሰዎች ሲናገር ምን አለ ሰይድኹሉነ ጀሃነመ ዳኺሪን ተዋርደው አላህ Subhanahu Ta'ala ጀሃነም ያስገባቸዋል። ዝም ብለው እንኳን አይደለም ተዋርደው ይገባሉ አለ። ዱዓ ሲባል ምንድነው? መስፈርት አሉት ወይ ለመቀበል? አዎ አንድ ሰው ዱዓው ተቀባይነት እንዲኖረው ወደ አላህ መቅረብ አለበት፣ የታወቀ ነው። ዱዓው ተቀባይነት የሚኖረው ባለው የኢማንና የአላህ መቅረብ ልክ ነው። በጣም አላህን ፈሪ የሆኑ ሰዎች ዱዓቸው ተቀባይነት አለው። ነቢዩ አለይሂ ሰላቱ ሰላም ሲናገሩ ምን አሉ? ስለ አንድ እህቱ እጇ ሊቆረጥ ነበርና ምን አለ ወላሂ አትቆረጥም ብሎ ማለት ከዛ በኋላ እንዴት ብሎ እንዴት እንደዚህ ትላለህ እንዴት ታውቃለህ አሉት ነቢዩ አለይሂ ሰላቱ ሰላም ተናገሩ በኋላ ለአላህ ስብሐ ተዓላ ባሪያዎች አሉት ከማሉ መሐላቸውን የሚያጠራቸው ከማሉ መሐላቸውን የሚያጠራቸው ጠራ ሳትቆረጥ ቀረች ሌሎችም አሉ በአላህ ስብሐ ወተዓላ ስም ይምላሉ ገና ላልመጣ ነገር ወላሂ አላህ እንደዚህ ያደርግልኛል ብለው የሚያደርግላቸው ትልቅ የአላህ ባሪያዎች ናቸው እነዚህ እነዚህ ሰዎች ዱዓቸው ተቀባይነት አለው ብቻ ሳይሆን ዱዓም ሳይሆን ሲናገሩ በቃ አላህ ያደርግልኛል ብሎ ተወኩል አላቸው። እነዚህ ከፍ ያሉት ናቸው። ከዛ ቀጥሎ ደግሞ ስናይ ዱዓ የሚሆነው ለብዙ ነገር ነው። አንደኛ በፈለግነው ሰዓት በጠየቅነው ሰዓት አላህ ይቀበለናል። ዱዓ አላህ ሆይ ነገ ይሄን እፈልጋለሁ ሲል ያደርግልናል። ሁለተኛው ደግሞ ነገ በመሆኑ ወይ በቅርብ ጊዜ መደረጉ ኸይር ስላልሆነ ለሱ ቆይቶ ያደርግለታል። ነገ በማግኘቱ ይጎዳበታል። ለምሳሌ ገንዘቡን ሐራም ይሰራበታል ወይ ያባክነዋል። ስለዚህ አላህ ያቆየዋል ማለት ነው። ሁለተኛ፣ ሶስተኛ በላ የሚመጣበትን ያነሳለታል። በላ እየመጣበት ነበር፣ ዱዓ በማድረጉ አላህ ያን በላ ተወለት። ሰውየው በወንጀል ነው በላ የሚመጣበት። ችግር ብዙ ሊያገኝ ነበረ፣ ግን ለምሳሌ ያለው ገንዘብ ነበር፣ ሊጠፋበት ነበር። ጨምርልኝ ብሎ ዱዓ ሲያደርግ አላህ ያቆይለታል። ዱዓውን ተቀብሎታል አይደል? አዎ ተቀብሎታል። ሶስተኛ አራተኛ ደግሞ ለየውም ቂያማ ያስቀምጥላቸዋል። የውም ቂያማ አላህ ፊት ሲቀርቡ ይኸው ዱንያ ላይ ይህን ይህን ትለምን የነበረ ይኸው ዛሬ እዚህ አመጣሁልህ ይላል። ከዛ በኋላ ፈየርዳ ይወዳል፣ የበለጠ ደስ ይለዋል። አሁን ወደድክ ሲባል አወደድኩኝ ይላል። አፍደል ነው። እዚህ ቤት ከሚያገኝ መኪና ከሚያገኝ እዛ የሚያገኛት ትንሽ ቦታ ትበልጥበታለች። ያለ ሰላቱ የሰይፍ ማስቀመጫው ቦታ ብቻ ከዱንያ ካለ ይበልጣል ብለዋል። አንድ ዛፍ ጀነት ላይ የሚተከልለት እዚህ ካለው ይበልጥለታል። ለምንድን ነው? እዛ ላይ ያለው ዘውታሪ ነው። ጎዶሎ የሌለው ዘውታሪና ያማረ ነገር ነው። እዚህ ያለው ነገር በሙሉ ግን ጎዶሎ አለው። ምንም ነገር ቢነሳ ጎዶሎ ያለው ነገር ነው፣ ናቂስ ነው። እዛ ያለው ግን የተሟላ ነገር በመሆኑ የጀነት ነገር ሁሉም የበለጠ ነው። ስለዚህ ዱዓ ሲያደርግ ሰውየው አላህ አልተቀበለኝም ማለት የለበትም። ዱዓ ማድረግን ማቆም የለበትም። ዝም ብሎ አላህን ይለምናል። ኢንሻአላህ ደግሞ በዱዓው ቁጥር ነው አጅር የሚያገኘው። ዒባዳ ነው። በለመነ ቁጥር አጅር ያገኛል። ዱዓውም ደግሞ ይሳካለታል። ሁሌ የማይቆሙ ዱዓዎች አሉ። አላህ ጀነት አስገባኝ፣ አላህ ከቁጣህ ጠብቀኝ። እነዚህ ሁሉ ከአላህ ጋር ቀጥታ የተያያዙት አይቆሙም ዱዓዎቹ። የሚቆም ደግሞ ይኖራል። ለምሳሌ አላህ ሆይ ነገ እንዲህ አድርግልኝ አለ። ነገ አለፈ። ከዛ በኋላ ነገን አይለምንም፣ ሌላ ነገን ነው የሚፈልገው። ወይ ደግሞ ይሁን ነገር ስጠኝ አለ ካገኘ በኋላ ያን ነገር አልፈልግም ካለ አለመጠየቅ ይችላል። እዚህ ላይ እኔን የማይለምኑ የማይጠይቁ የተባሉት ኩራት ይዟቸው የማይለምኑ ናቸው እንጂ አሁን ዱንያ ላይ ባለኝ ነገር ተብቃቅቻለሁ አልፈልግም ቢል መብቱ ነው። አላህን ከመለመን ግን ማንም ሰው አይወገድም። ይሄም ምንድነው አኺራን ይለምናል። ይሄ ግን ዋጅቡ ነው። እንደውም አላህ ሆይ ከቁጣህ ጠብቀኝ ማለት የአላህ እዝነትን መፈጀል ይሄ ግዴታው ነው። ይሄን ካልፈለገ አላህም የሱን መገናኘት አይፈልግም አላህ እንዳለው ፈመን ካነ የርጁ ሊቃ ረቢህ ፈልያዕመል አመለን ሳሊሕ አላህን መገናኘት የፈለገ ሰው ይላል ያልፈለገ አላህም አይፈልገውም እሺ አላህ ይጠብቀን والدليل الخوف قوله تعالى يا خوف ማስረጃ መጣ ሁሉም በየተራ ስለሚመጡ ኢንሻአላህ እናያቸዋለን ስለ ኸውፍ ማስረጃ መጥቷል ይላል አላህን ስለመፍራት ፈላ ተኻፉሁም ወኻፉኒ ኢን ኩንቱም ሙእሚኒን አለ አላህ ፈላ ተኻፉሁም እነሱን አትፍሯቸው ወኻፉኒ እኔን ፍሩኝ ኢን ከሆናችሁ ሙእሚኒን እናንተ እውነት አማኛችሁ አማኞች ከሆናችሁ እነሱን ሳይሆን ተዋጊዎችን ካፊሮችን ሳይሆን እኔን ፍሩኝ አለ ስለዚህ ፍራቻ ለአላህ ስብሓን ተዓላ ብቻ ነው ወደሊሉ ረጃ እንዳልነው ግን መለመንም ይሁን እስትጋሳ እስትዓዛ ሰው በሚችለው ነገር ይቻላል ስጠኝ ብሎ መለመን ሰውን አሁን ይህን ነገር አድርግልኝ ማለት ልመና ነበረ፣ ግን ይቻላል። ለምን ሰው ይችለዋል። ሰው በማይችለው ነገር ነው። ዱዓ የሚለውም በሁለት ይከፈላል። ዱዓ አሁን ያለፍነውም በሁለት ይከፈላል። አንደኛው ሐጃን መፈለግ ነው። ከሆነ ነገርን አንድ ነገር መፈለግ፣ ለምሳሌ ንብረት መፈለግ፣ ሙሳዓዳ እርዳታ መፈለግ፣ ብዙ ነገር ይሆናል። እነዚህ ሁሉ ዱዓ ናቸው። ጥሪ ልታረጉ ነው ለዛ ነገር አንተ ሰው እንዲህ አድርግልኝ ወአንተ እንደዚህ አድርግልኝ አንቺ ይባላል። ይሄን ሁሉ አድርግልኝ ሲባል ይሄ ሐጃ ነው። ይሄ አላህም ሊለመን ይችላል፣ ሰውም ሊጠየቅ ይችላል። ሰው በሚችለው ነገር ሰው በሚችለው ነገር ማለት ነው። ለምሳሌ ኢብራሂም አለይሂ ሰላም ጅብሪል መጥቶ ጠይቆታል አይደለ? ምን ትፈልጋለህ ሲለው አረ እኔ ካንተ አልፈልግም ከአላህ ነው የምፈልገው አለ። ስለዚህ ጅብሪል መጥቶ መጠየቁ እንደሚቻል ያሳያል ማለት ነው። እነዛ ሙሽሪኮች ደግሞ ምን አሉ? አይ እዚህ ጋር እኮ ልርዳህ ብሎታልና ስለዚህ እርዳታ መጠየቅ ከአላህ ውጭ ይቻላል አለ። ጅብሪል የመጣው በሚችለው ነገር ነው። ከእሳት ነበረ ላውጣህ ብሎ ነበረ የጠየቀው ሊያድነው ነበር የመጣው እሱ ግን አልፈልግም አለው። ስለዚህ እዚህ ላይ መፈለግም አለመፈለግም ይችላል የሰውን ነውና ይሄን ነገር ሰውን መጠየቅ አላህ ሆይ ሀብታም አድርገኝ ማለት ይችላል። ገንዘብ ስጠኝ ሄዶ ደግሞ ሀብታምን ሰው መጠየቅ ይችላል። ግን ሰው የማይጠየቃቸው ለአላህ ብቻ የሚገቡት ምን ናቸው? ኢባዳ ናቸው። ስንለምነው ለምሳሌ አላህን በመፈለግ ብቻ አይደለም ያችን ንብረት ለማግኘት ብቻ ብለን ሳይሆን ዱዓም ስለሆነ ነው። ዱዓ ነው፣ አጅር እናገኝበታለን። ኢባዳ ነው ብለን አምነን እናደርገዋለን። ይሄኛው ልመና ለአላህ ብቻ ነው። እንደዚሁም ደግሞ ጀነት፣ ጀሃነም፣ ሸፋዓ የመሳሰሉት ብዙ ጥያቄዎች አሉ ለአላህ ብቻ የሚገቡት እነዚህ ናቸው ሽርክ የተባሉት እንጂ ሰው በሚችለው ነገር መጠየቅ ይቻላል። እሺ ፍራቻም የተባለው እባብን አትፍሩ አንበሳን አትፍሩ በጎን ለፉ አይደለም ሸሪዓው የሚያዘው በዚህ ሰዓት አሁን ቁጭ ባልንበት ሰዓት ስለ እባብ እያስተነተነ ሰው ወይ ስለ አስፈሪ እንስሳ ፈራሁት መግቢያ መውጫ ማለት የለበትም ትዝም ሊለው አይገባም እንደዚሁም ፍራቸው የተገደበ መሆን አለበት ለሌላ ነገሮች ካፊርን ይፍራ ጦረኛን ይፍራ የተገደበ ፍራቻ መሆን አለበት የፈለገውን ነገር ያደርገኛል ማለት የለበትም በአላህ መሻአ ብቻ የሆነ ነገር ሊከስት ሊያስከስትበት ይችላል። ያችን አምኖ ለዛች ነገር ጥንቃቄ ያደርጋል ማለት ነው። እሺ ወደሊሉ ረጃ ስለ ረጃ ስለ ክጃሎት ቅድም ያለው መጥቷል። ፈመን ካነ የርጁ የሆነ ሰው እኮ የርጁ የሚፈልግ ሊቃአ ረቢህ የጌታውን መገናኘት የሚፈልግ ሰው ካለ ፈልያዕመል ይስራ አመለን ሳሊሐን መልካም ስራን ወላ ዩሽሪክ እንዳያጋራ ቢዕባደት ረቢህ አሐዳ ጌታውን በማምለክ ላይ አንዳችም እንዳያጋራ فمن كان يرجو لقاء ربه كان لك ويمي فلك سو يتون ميت فليعمل يسرى عملا صالحا ملكم ينسرع ولا يشرك عند قرى بعبادة ربه يتون بمملك أحدا عند الله اللهم اجعلنا منه يهين يتبالون قلي رجاء منور لما سيتنا الله سبحانه وتعالى فمن كان يرجو لقاء ربه على يتون مقرانيت يمي فلك የሚከጅል ስለዚህ ረጃ ለማን አለ ለሙስሊሞች ለሙእሚኖች ታዲያ እነዚህ ረጃን ያላቸው ሰዎች ክጃሎት አላህ ስብሐነ ወተዓላ ማግኘት የሚፈልጉ ሰዎች ግን ምን መስፈርት ማሟላት አለባቸው አመለን ሷሊህ መልካም ስራን እንዲሁም ወላ ይሽሪክ ደግሞም እንዳያጋራን በአሁኑ እማ ላይ በጣም ትልቅ አንድ መጥፎ ሹብሃ የተከሰተው ክስረት ምንድነው አንዱ ዲን ኢማን በልብ ነው ይባላል ኢማን በልብ ነው እያሉ የፈለጉትን የሚሰሩ ሰዎች አሉ። አላህ ይጠብቀን። ምን አይነት ስራ ነው? ሒጃብ አትለብስም፣ ሱሪ ለብሳ እየሄደች ኢማን በልብ ነው፣ ስለዚህ ችግር የለውም። እንደዚሁም ወንዱም የፈለገውን ያደርጋል። አይ እኔ ኢማን በልብ ነው፣ በአላህ ስብሐነ ወተዓላ አምናለሁም። የፈለገውን ያደርጋል። ሐራም ይሰራሉ፣ ብዙ አይነት ኢማን በልብ ነው ይላሉ። እንደውም ለሰው ማሳየት ኢባዳ ቁጥሩ አይደለም። ስለዚህ በልባችን እንሰራለን የሚልም አለ። ለምን አትሰግድም? እዚህ ቦታ ላይ ወይ ስራ ቦታ ወይ ትምህርት ሲባል አይ ያው እንደውም የተሻለው ተደብቆ መስገድ ነው ቤት ይሰግደዋለሁ ይላል። አላህ እያለ እያመጣ መስፈርቱን ፈመን ካነ የርጁ ሊቃ ረብ የሚፈልግ ካለ ከእናንተ እኮ ይስራ አለ። ምንም መልካም ስራን ይስራ እንዳያጋራ። ይህን ያላደረገ እንዴት ብሎ አላህን ይገናኛል? አላህ ስብሐነሁ ወተዓላ ፈጥሮት ይህን ሁሉ ነገር አድርጎት ይህን ቦታ ያደረሰው ባሊግ ያደረገው ጌታ ለሱ ስጁድና ርኩዕ ለማድረግ ከሰው ፊት ካፈረ እስልምናውን ግልጽ አድርጎ ሙስሊም ነኝ ለማለት የሚያፍር አለ። ይሄን ነገር ሁሉ ደብቆ ካፊሮች ጋር ሲሆን ካፊሮች ጋር ወይ ደግሞ የሆነ ለየት ያለ ቦታ ሲሄድ የዛን ሰው መስሎ ተቀምጦ ሊደነቅ ይፈልጋል፣ ኩራተኛ። ከዛ በኋላ ደግሞ ወደ አላህ ወደ ቤት ሲመለስ ወይ መስጂድ አላህ ላመልካለሁ ይላል። እንደዚህ አይደለም እስልምና ማለት። ሙስሊም ማለት በምንም ቦታ ዋጅቦች መፈጸም አለበት። ተአኺር ማድረግ ይችላል። ለምሳሌ ሶላት ዙህር አለ፣ ወደ በኋላ ላይ ቤት ይሰግደዋል ብሎ ማቆየት ይችላል። ይሄ ሐላል ስለሆነ አስሩንም ዙህሩንም አልፎ መግሪብና ኢሻን አብሮ አራት ወቅት አንድ ጊዜ የሚሰግድ ሰው አለ። አላህ ይጠብቃል። ስለዚህ ረጃ ያለው አላህ ስብሐነሁ ወተዓላ ክጃሎት የሚከጅል ካለ ምንድነው ያለው መስፈርቱ? መልካም ስራንና አለማሻረክ። መልካም ስራ ሲባል ሁሉም ይገባል እዚህ ውስጥ። ኢማን መልካም ስራ ነው። አዎ መስገድ መልካም ስራ ነው። ሁሉም ኸይር ስራዎች የተካተቱ ይሆናሉ። እንደዚሁም ደግሞ አለማጋራት ይካተታል ከዛ በኋላ ደግሞ ዝቅ ብለን ሐራሞችንም እናያለን ደረጃ በደረጃ ማለት ነው ወደሊሉ ተወኩል ይላል አሁን ደግሞ ተወኩል ደረስን መመካት መተማመን በአላህ ስብሓን ወተዓላ وقوله تعالى يا الله سبحانه وتعالى ما سرجع وعلى الله بأ الله له وعلى الله بأ الله فتوكلوا توكل أدركوا تمكوا إن كنتم مؤمنين إن أنت أمان يشكو هناك بأ الله أولاد اسكي بأ الله سبحانه وتعالى توكل أدركوا إلى وقوله لتنيا لما ومن يتوكل على الله بأ الله كتوكل يمي أدرك سم فهو حسبه فهو حسبه السوء بك أولا የመጀመሪያው وعلى الله فتوكلوا وعلى الله بالله فتوكلوا توكل አድርጉ ተማመኑ ኢን ኩንቱም ሙእሚኒን እናንተ አማኞች ከሆናችሁ በአላህ ተወኩል አድርጉ በትክክል እናንተ አምነናል የምትሉ ከሆነ በአላህ ስብሐ ወተዓላ ጌታነት በነቢዩ ሰለላሁ ዐለይሂ ወሰለም ነብይነት እንዲሁም እመኑ በተባላችሁት ካመናችሁ ተወኩላችሁን ታዲያ በማን አድርጉ አለ? በአላህ አድርጉ። በገንዘባችሁ አትመኩ፣ በስልጣናችሁ አትመኩ፣ በጉልበታችሁ አትተማመኑ። በመልካቸውም ቢሆን ሴቶች አሁን አንዳንድ አሉ ጥሩ መልክ አለን ብለው ብዙ አይነት ነገር የሚጠብቁ ወይ ተው የሚመኩ አሉ፣ የሚተማመኑ ኩል ሀዛ ሁሉም ነገር ጠፊ ነው። ይሄ ነገር ሰው መርሳት የሌለበት ጠፊ ነው። አላህ ስብሐነ ወተዓላ የሰጠው ነገር የአላህ ነው፣ ይወስደዋል። አንድ ሰው እጁን ቆርጦ መጣል አይችልም። ለምን? የአላህ ነው፣ አላህ ነው የሰጠው። ስለዚህ አላህ ይጠይቀዋል። ልክ እንደዛ አላህ ስብሐነ ወተዓላ የሰጠን ነገር ጉልበት ይሁን ንብረት ይሁን ምንም አይነት ነገር እውቀትም ቢሆን የአላህ ስብሐነ ወተዓላ ስለሆነ ተወኩል የምናደርገው የምንመካው በአላህ እንጂ ባለን ነገር መሆን የለበትም። ባለን ነገር ተወኩል መመካት የለብንም። በራስ መተማመን ባለህ ነገርና ተወኩል የተለያየ ነው። በራስ መተማመን ማለት ሸሪዓም የሚወደው ራስ ያለህን ነገር መውደድ ከሐራም ነገር ውጭ ያለህን ነገር አልሐምዱሊላህ ብሎ መቀበል ይሄ ኸይር ነው። ማማረር አይችል አላህ ለምን ይህን አልሰጠኝም? አላህ ለምን መልክ እንዲያደርገው ወይ ደግሞ አላህ ለምን ገንዘብ አልሰጠኝም? እንዲህ ለምን አደረገኝ ማለት ይቻላል? አይቻልም። አላህ ለአንተ የፈጠረ ጌታ ኸይር መሆኑን ስለሚያውቅ ኸይሩን ሰጥቷል። አላህ የሰጠን ነገር ሁሉ መልካም ነው፣ የከለከለን ነገር ሁሉም መልካም ነው። የምንቆጨው በምንድን ነው? በአኺራ ብቻ ነው። አኺራ ግን ለምን ሐራም ሰራሁ ብሎ መቆጨት፣ ለምን እንደዚህ አላደረኩም፣ ለምን ይህን ቁርአን አልሐፈዝኩም እያለ መቆጨት ይሄ ኸይር ነው። ወቀውለሁ የአላህ ንግግር ግን የሚያሳዝነው ተቃራኒ መሆኑ ነው። በአሁኑ ሰዓት ሰው ዱንያዊ ነገር ከሆነ ይቆጫል፣ አኺራዊ ከሆነ አይቆጭም። ሰላት ለምን አለፈኝ ብሎ ወይ ደግሞ የኸይር ስራዎች ተበለጥኩኝ ብሎ አይቆጭም። በዱንያ ግን ፉክክሩ ያው ተጣጥፏል። ወመን የተወከል አላ አላህ በአላህ ስብሓን ወተዓላ እኮ ተወኩል የሚያደርግ ሰው ፈሁወ ሐስቡሁ እሱ በቂው ነው ጠላቅ ላይ ስለ ተወኩል ብዙ አለ ወመን የተወከል አላ አላህ ፈሁወ ሐስቡሁ አለ እዚህ ላይ በአላህ ላይ ተወኩል የሚያደርግ በቂው ነው ወመን የተወከል አላ አላህ ፈሁወ ሐስቡ ይላል ሌላም ደግሞ ምን አለ ወመን የተወከል አላ አላህ ومن يتوكل على الله فهو حسبه ومن يتوكل على الله فهو حسبه ይላል يكفر عنه على دم ومن يتوكل على الله بالله እኮ ተወኩል የሚያደርግ ሰው يكفر عنه سيئاته ወንጀሎቹን ሁሉ ይምርለታል ويعظم له أجرا أجر ደግሞ በጣም ትልቅ ያደርግለታል ይላል ومن يتوكل على الله يجعل, يجعل له مخرجا በአላህ ስብሓን ወተዓላ የሚመካ ሰው የጃለው መክረጃ መውጫን ያበጅለታል አለ ምንም ችግር ውስጥ ቢሆን ምንም አይነት ችግር ውስጥ መከራ ውስጥ ቢኖር አላህ ስብሐነ ወተዓላ መውጫን ያበጅለታል። ደፋርና ጭስ መውጫ አያጣም። እኛ ጋር አይሰራም። ተወኩል ያለው ሰው ብቻ ነው የሚሰራው። ያው ችግር ውስጥ መግባት አለ ደፋር ነኝ ብሎ ያው የማይሆን ነገር መሞከር ወመን የተወከል አለላሂ ፈሁወ ሐስቡሁ በአላህ ስብሐነ ወተዓላ ተወኩል የሚያደርግ የሚመካ ሰው እሱ እኮ በቂ ነው ይላል። እንደዚሁም የጀዐል ለሁ መኽረጃ መውጫን ያበጅለታል። ብዙ አይነት ስለ ተወኩል የተባሉ አሉ ቁርአን ላይ ምሳሌዎችም ተሰጥቷል ተወኩል ስለማድረግ ተወኩል ስለማድረግ ሱሐባዎች የነበራቸው ትልቅ ተወኩል ነው ያን ሁላ ጦር እንዲያሸፉ በድር ሲዋጉ ሶስት መቶ አስራ ሁለት ነው የነበሩት እነዛ ሆነው ግን ስንቶችን አሸነፉ ይላል ከም ሚን ፊአትን ቀሊለትን غلبت فئة كثيرة ቢኢዝኒላህ ስንት እኮ አለ በጣም ትንሽ የሆኑ ጀምዓ ስብስቦች ብዙዎችን አሸንፈዋል በአላህ ፍቃድ ስለዚህ ተወኩላችን ሁሉ ወደ አላህ ማድረግ ሌላው የዱዓ ራሱ አንዱ ምንድነው መስፈርቱ ተወኩል ማድረግ ነው አላህን ስለምንም ያደርግልናል ብለን መሆን አለበት እየተጠራ አላህ ያደርግልኝ ይሁን አያደርግልኝ ማለት አለበት የለበትም አላህ የፈጠረው እዚህ ደረጃ ያደረስ ይሄን ሁሉ ትልቅ ኒዕማ የዋለለት ሰው ይችን ትንሽ ነገር ሊያደርግለት አላህ አይከብደውም አላህ በሐዲስ አልቁድስ ነቢ አለይሂ ሰላም ሲናገሩ አላህ ምን አለ ይላሉ እናንተ እኮ ይላል ለው አነ አወለኩም ወአኺረኩም ወኢንሰኩም ወጅነኩም እናንተ መጀመሪያችሁን መጨረሻችሁን ሰውም ጅንም ተሰብስባችሁ በአንድ መሬት ላይ ሁላችሁም የምትፈልጉትን ብትጠይቁ ሁላችሁም የምትፈልጉትን ብትጠይቁ ከአላህ ስብሐ ወተዓላ ንግስና ላይ አይቀንስበትም ማ ነቀሰ ሚን ሚልክ ይላል ከኔ ንግስና ላይ ምንም ያክል ትንሽ ያክል እንኳ አይጎልብኝም እናንተ ሁላችሁም ሰው የሚጠይቀው ጥያቄ የታወቀ ነው መቼስ ትልልቅ ነው መሬትን የሚፈልግ ይኖራል ሰማይ ንግስና ከአላህ ስብሐ ተዓላ ንግስና ላይ ምንም አይቀንስበትም። ስለዚህ አላህ በመስጠት አይጎልበትም። እንደውም ስትጠይቁት ትልቅን ጠይቁት፣ አታሳንሱ። ትንሽ ጥያቄን አትጠይቁት፣ በዛ አድርጋችሁ አላህን ጠይቁት። በተለይ የአኼራ ጥያቄ ዱንያ ላይ ሰው ባለው መብቃቃት ወይ ብዙ አይነት ምን ተመኝ ማብዛት አመል ብዙ ፍላጎትን ማስረዘም ብዙ ማብዛቱ ኸይር ላይኖረው ይችላል ከአኼራ ስለሚያዘናጋው። ስለ ጀነትን ስጠይቁ ጀነት ፍርዶስን ጠይቁ አሉ። ስትጠይቁ ፊርደውስን ጠይቁ ከጀነት እንኳን ስትጠይቁ ከባባድ ጥያቄዎች ለአላህ Subhanahu Ta'ala ቀላላቸውና እናንተ ትልቅ የምታደርጉትን ሁሉ ጠይቁት አላህ Subhanahu Ta'ala ለጋሽ ነውና እሺ ስለዚህ አጠቃላይ አሁን ያየናቸው ምን ምንድን ናቸው የወጡ ካሉ ረግባ አለ ረህባ አለ ፍራቻ እነዚህም ሁሉ ለየት ያሉት ኸውፍና ኸሽያ አለ ኸውፍ ፍራቻ ነው ኸሽያ አኸስ ነው ኸሽያ የሚለው አኸስ ነው ለየት ያለ ነው ለአላህ ብቻ የሚገባው ፍራቻ ነው ኸሻ ለሰው አይገባውም የትም ብንሆን የምንፈራው አላህን ብቻ ነው ሁሉም ነገር የሚፈራበት ሰዓትና ጊዜ ይኖረዋል አላህ ግን የለውም ሁሌም ቢሆን ይፈራል ራሱን ካልሳተ በስተቀር ሲሰግድም ይፈራዋል ሐራም ሲሰራ ሐታ አላህን ያስታውሳል ሰው ሙስሊም የሆነ ሰው እኮ ሐራም ሲሰራ ራሱ አላህን አይረሳም ትዝ ይለዋል አላህ እኮ እየፈራ መሆን አለበት ሲሰራ ራሱ። እሺ ከዛ በኋላ ደግሞ ረጃ የሚላለ ክጃሎት ነው። ረግባና ረጃ ሁለቱም ክጃሎት ናቸው። ረግባ የሚለው ግን ጀነትን ወደ መፈለግና የአላህን ውዴታ መፈለግ፣ ረጃ የሚለው ሁሉም ነገርን ክጃሎት ነው። አላህን ማግኘትም ክጃሎት ነው ይላል። ብዙ ልዩነት የለውም። ረህባ የሚለው ፍራቻ ነው። አላህን መፍራት፣ የአላህን ቁጣ መፍራት። እሺ ጠቅለል ባለመልኩ እነዚህን ከጠቀሰ በኋላ ምን አለ? ፈመን ሰረፈ አለ። ከነዚህ ውስጥ አንድን ነገር አንዲትን ዒባዳ ብትሆን ያደረገ ሰው ከአላህ ውጭ አሳልፎ ያደረጋቸው እነዚህ ሁሉ ፈሆ ሙሽሪክን ካፊር፣ እሱ ሙሽሪክና ካፊር ነው አለ። ስራውን ነው እኛ የምንለው እንጂ ቅድም እንዳልነው ሰዎችን ማስከፈር በነጠላ የኛ ርዕስ አይደለም፣ የኛ መውዱ አይደለም። ይሄ ዑለማዎች አሊሞች አስተምረዋቸው ተናግረው ከዛ በኋላ ካልሆነ ሁክም ሊሰጧቸው ይችላሉ። አንድ ሰው ከሰረቀ እጅ ይቆረጣል ተባለ። እኛ የሰረቀን መቁረጥ እንችላለን አንችልም። ቦታ አለው የሚደረግ አድራጊም ያስፈልገዋል። እንደውም ከዚህ ጋር በተያዘ አንድ ነገር አለ። ልክ ሸሪዓ በሚያዝ ሰዓት እጅ ቆረጥ ሲባል ሸሪዓ ሰው ይገርመዋል፣ ጭካኔ ይመስለዋል። ሰው እጁም እግሩንም የሚያስቆርጥ በሽታ አለበት የለበትም? ዱንያዊ አለው። በሽታ ይዘውና እግሩን ወደ ላይ እየሄደ ከሄደ እየሄደ ከመጣ ምን ይባላል? ይቆረጣል። ለምንድን ነው? ካልሆነ ይሞታል ሰውየው። ስለዚህ መስለሐው መቆረጥ ስለሆነ ቁረጡት ይባላል። እግሩ ላይ ባቱም ታፋውም ድረስ ይቆርጡት ይችላሉ ዱንያውን ለማትረፍ። እኛም ደግሞ ይህን ሰው የአኺራውን ለማትረፍ የሚበጀው ያ ስለሆነ ይደረጋል። ወላ አጀብ የሚገርምም አይደለም። እጁ ላይ ነው በሽታ። ስለዚህ ነብዩ አለይሂ ሰላም ቁረጡት የተባለው ኸይር ስለሆነ ነው። አይገርምንም እኛ እነሱ ይህንን ነገር ያደርጋሉ። ብዙ ነገሮች የእስላማዊ ትንሽ ይዛ ስትመጣ ፈየተዓጀቡን ይሸሻሉ፣ ይገረማሉ። እኛ ደግሞ ዋናው ሀሳባችን ሸሪዓ የሚያስበው ለሰው ልጅ ለአኺራው ለየውም القيامة ነው አላህ ፊት ሲቆም ይሄ ሰውዬ ምን ሊሆን ነው ነው ካፊርም ቢሆን ተጠቃሚ ነው የሚሆነው ካፊርም ቢሆን ተጠቃሚ ነው የሚሆነው ስለዚህ ሸክ ኢስላም ስለዚህ ተጠይቆ እንደው ምን አለ ሲያሰት ሸርዕያ የሚል ኪታብ ነበረው ምን አለ ሲናገር እዛ ላይ ተመልከቱ አለ እዛ ላይ አንድ ሰው ሲያመው መድኃኒት ሲወስድ እየመረረው እያስጠላው ለመዳን ብሎ ይወስዳል አለ ለምን አይተወውም ካስጠላው ለመዳን ነው። እንደዛ ሰው ዚና ቢሰራ ይገረፋል። ለምን ካለው በሽታ ለመዳን ነው። ቅጣት ነው። አኼራ ብቻ ሳይሆን ለዱንያም የሚጠቅመዋል እኮ ቢገረፍ ደግሞ ለመስራት የተገሰጸ ይሆናል። ስለዚህ ይተዋል። አጠቃላይ የሸሪዓ ትእዛዞችን ወደን አምነን እንቀበላለን ማለት ነው። እሺ ስለዚህ አጠቃላይ የመጡት እነዚህ ከአላህ ውጭ ያደረገ ሰው ሙሽሪክ ካፊር ነው ይላል። እንዳልነው ስራውን በኩፍርና በሽርክ እናያቸዋለን። ረግባና ረህባ ከሚሉት ጀምሮ ኢንሻአላህ ነው የሚቀጥለው እናያቸዋለን። ወአኺሩ ዳዕዋና አልሐምዱሊላሂ ረቢል ዓለሚን